ማለት ነው። ወቃል ነብዩ አለይሂ ሰላቱ ወሰላም ቡኻሪ ላይ በተዘገበ ሐዲስ የተናገሩት ነገር አለ። ምን አሉ? ለየኩነነ ሚን ኡመቲ ከኔ ኡማ ይፈጠራሉ ይመጣሉ ወደፊት ብለዋል። አገዘነ አቅዋሙን ሰዎች ይመጣሉ የስተሕሉናል ሄራ አይዚና ዝሙት እንደ ሐላል የሚጠቀሙ ሰዎች ይመጣሉ ወደፊት ብለዋል። ከኡመቴ ነው ያሉ ከሰው አይደለም። ሰውና ሞልቷል። ከኡመቴ ከኢስላም ከሙስሊም ኡመተል ኢጃባ ነው የሚባለው ኡመት ይባላል። የስተሕሉናል ሄራ አይ ዚና ሄር ማለት ዚና ማለት ነው። ዝሙትን እንደ ሐላል የሚጠቀሙ ምንም የማይጨንቃቸው በዝሙት የሚዝናኑ ይመጣሉ ብለዋል። ወደፊት ወልሐሪረ ሐርንም እንደ ሐላል የሚጠቀሙ ይመጣሉ። ወልኸምረ መጠጥንም እንደ ሐላል ወልመዓዚፈ ሙዚቃ ነው። መዓዚፍ ማለት ምንድን ነው? መዓዚፍ ማለት ሙዚቃ معازف هي الموسيقى والمعنى سيأتي من المسلمين أقوام يعتقدون أن الزنا ولبس الحرير أصلا جائز جائز جائز ولا يتكمل معازفا ሲተረጉሙት ምን ይላሉ? ሁሉ ማለሁ ነገማ ዜማ ያለው ሁሉ ወሰውተን ሙጥሪ ቅንቀና ያለበት ሁሉ ከልዑድ ክራርም ይሁን ወናይ ፒያኖም ይሁን ወጠብል ከበሮም የሚሆን ወድፍ ዲቤም ይሁን ሀተል ጀረስ ሀታ ጀረስ እንኳ ሳይቀር ጀረስ ማለት ምንድን ነው? ደወል ወይንም ደግሞ ፈረሶች በቅሎ አንገት ላይ የሚደረግ ምን ነበር የሚባለው? ቃጭል ጀረስ ራሱ ክልክል ነው። ለምን ጀረስ እንኳ ቢሆን አለ አልጀረሱ መዛሚሩ ሸይጣን ብለዋል ነብዩ አለይሂ ሰላቱ ወሰላም። ርዋሁ ሙስሊም ሙስሊም ሐዲስ ጀረስ አክል ጀረስ ራሱ አንገት ላይ የሚደረገው ምንድን ያለው ቃጭል ቃጭል ራሱ የሰይጣን ድምፅ ነው፣ አትጠቀሙት ደስ ይላል ብለዋል። ቃጭል እንኳ ሰይጣን ይሄ ምን አልዓጀብ ከዚህ ኪታቡል ቀዳ የሚባለው ኪታባቸው ላይ አልገናኡ ለሁ መክሩ ዘፈን ማለት እጅግ አደገኛ ነገር ነው ብለዋል። ይሽበሁል ባጢል መን ይስተፈረ ምንሁ ፈሁወ ሰፊሁን ትረዱ ሰሃደቱ ሙዚቃ የሚያዳምጥ ሰው ምስክር ቢሆን ለቀባ እንኳ አይበቃም ብለዋል። እንዳታዳምጥ ምስክር መሆን አይችልም። ሙዚቃ የሚያዳምጥ አንድ ይሄ ሸኹ ያመጡት ሁለተኛ በጣም አጂብ የአረብ እስራኤል ጦርነት ጊዜ የስድስቱን ቀን ጦርነት አስታውሳለን። የስድስት ቀን ጦርነት በታሪክ እናውቀዋለን። ምን ይላሉ ሸኹ አግለቡ ልገና ልአን ፊ ልአዕራፍ ወልሐፈላት በተለያዩ ዝግጅቶች በሰርግ ቤቶች የሚዘጋጅ ሙዚቃ በአሁኑ ሰዓት ወፊል ኢዛዓ በሬዲዮ የተሐደቱ አን ልሑብ ስለ ፍቅርና ወልሐዋ ስለ ስሜት መሞቅ ነው የሚናገረው ወልቁብላ ስለ መሳሳት ወልቃ ስለ ግንኙነት ወወሲል ሁዱድ ስለ ጉንጫ አቀማመጥ ወልቁዱ ስለ ቅርጽ ስለ ዳሌዋ لازم من የሚነገር وغيرها من الامور الجنسيه ወትንቀሳቀስን كله التي تثير الشهوه عند الشباب سميت ስሜት የሚያቀጣጥል وتشجعهم على الفاحشه والزينه وتقضي على اخلاق البشريه በሰው ልጅ አክላቅ ላይ እጅግ ምንሽ የሚያመጣ ነገር ቢኖር موسيقى በተለይማ إذا اجتمع الغنى موسيقى والموسيقى መሳሪያው ምን المغنين والمغنيات የዘፋኝ ወንድ ዘፋኞች الذين سرقوا اموال الشعب የህዝቡን የህዝቡን ገንዘብ የሰረቁ ቢስሚል ፈን አርቲስት በሚል መጥተውብናል። አርቲስት ይባላል። ወዘሀቡ ወሰዱ የአምዋሊህም ለአውሮፓ ወደ አውሮፓ ወሰዱ የኡማውን ገንዘብ የእነማንን ገንዘብ የአረቦችን ገንዘብ ጥርቅ አድርገው ወሰዱ። የእኛን ደግሞ እነማን ወሰዱ? የእኛ ነጮች ሽታቸው አስገዱ። ኢላ አውሮፓ ወሰሩል አብኒያ ወሰያራ መኪኖች ቤቶቻቸውን ሰሩበት። አርቲስቶች ተባሉ፣ ሚሊዮነሮች ተባሉ። የሙስሊም ገንዘብ ነው። የካፊር ገንዘብ ብቻ እንዳለ የሙስሊሞች ገንዘብ ነው። ሁሉ ያመጣው አፍሰደ አኽላቀን አሻዕብ ኡማውን ምን ውስጥ ነው ያከሰሩት? አክሰሩ አስቀሩት እንጂ ጥቅም አልሰጡትም። ዘፈን አዳምጦ ምን ያመጣል? ዘፈን ሰምቶ ምንድን ነው የሚያመጣው? ምንም የሚቀይረው ነገር አለ? የሀገር እድገት፣ የራሱ እድገት፣ የምን ብልጽግና ያመጣል? ምን ወአፍላሚህም ልጅንስያ ወሲል ቀስቃሽ የሆኑ ፊልሞቻቸውን ለቀቁበት። ወከተነ ልከሲሩ ምን ሸባብ ብዙ ወጣቶች ከስረው ቀሩ። ወአሐቡሁም ምን ዱኒላህ አላህን በመተው አርቲስቶችን ወሰዱ ያደቁ ጀመር። ሐታ ካነ ልሙዲዑ ወቅተ ሐርብ ልየሁድ والإسرائيل የእስራኤል የአይሁዶች ጦርነት ጊዜ በ1967 የቁሉ ልልጁኑድ ለወታደሮች እንዲህ ነበር የሚባላቸው ለሙጃሂዲኖች ከሰባት ነው ከስምንት ሀገር የተውጣጡ ናቸው። ከኢራን፣ ከዮርዳኖስ፣ ከሊባኖስ፣ ከሶሪያ፣ ከግብፅ የተውጣጡ አረቦች ናቸው። ማንን ሊዋጉ? እስራኤልን የስድስት ቀን ጦርነት ጊዜ ከኋላ የሚከተሏቸው በቁርአን አልነበረ እንደ አልአረቢያ እንደ አልመናር ያሉት ይህ እንትኖች አሉ የቴሌቪዥን መስኮቶች በእነሱ የሚለቀቀው ሲሩ ቀጥሉ፣ ልልአማን ወደፊት ሂዱ። የኛ አረብ ወታደሮች ሙጃሂድ ነው። ቀጥሉ፣ ወደፊት ተዋጉ፣ አይሁድን በሉት ይላሉ ከኋላ ፈኢነ መዓኩም ልሙቅሪቡ ፉላና ወፉላና እከሌና እከሌ እነ ኡሙ ኩልሱምን የመሳሰሉ ዘፋኞች ከኋላችሁ ከእናንተ ጋር ናቸው ይሉና የማንን ድምፅ ይለቃሉ? የዘፋኝቷን የታዋቂዋን የኡሙ ኩልሱምን ይለቁላችኋል። ድምፅ ይለቃል። ምን አሉ? ሂሩ ፈላሁ መዓኩም ቢመዑነት ነበር መባል ያለበት። ሂዱ ከእናንተ ጋር ማን አላህ አለ ቁርአን አያ ይለቀቃል፣ ዛሬ ቀስቃሽ ይለቀቃል እንጂ ሙዚቃ እና አነሃ አሉ ነገሩ እንዲህ ነው። ፈቱቂሙ ሐፈላትሃ ሸህርያ ወርሃዊ የነበረን የሚያቋሙ እንትን ምን ነበር ሙዚቀኞች ሲያዘጋጁ ኮንሰርት ኮንሰርቱን ወርሃዊ የኡሙ ኩልሱም ኮንሰርት አልቃሂራ ካይሮ ላይ ሲቋቋም የነበረው እንቀይረዋለን። ቴላቪቭን በተሰላም ይሆናል። አሸንፉና ሏል ይችል ዑሰይምን ተፍሲራቸው ላይ ያመጣል። ወደ 60 50 ምናምንኛው ካፊታቸው ላይ ተፍሲር ቁርአን ቁርአን ሲፈስሩ እዛ ላይ ያመጡታል። ከኛ ውስጥ ራሱ አንደኛ አረቦችን በስድስት ቀን ውስጥ እስራኤል ብትንትናችን ያወጣችው በስድስት ቀን ሰው እንድትሸንፋል በአንዲት እስራኤል ሰባት ስምንት ሀገር ለምን ሊበተን ቻለ? ወላሂ ለአላህ ብለው አልነበርም የወጡት። ለምን ብለው ነበር የወጡት? እውተኝ ናቸው ተፍሲራቸው። ወላሂ የወጡት ካነ ሚን አጅል ልዑሩባ አረብነትን ብቻ ለማንገስ ብቻ ነበር ይወጡት፣ ለኢስላም አልነበረም ይወጡት። አምባገነን የሆኑ መንግስቶች ናቸው። እኛ አረቦች በእስራኤል ይጨፈር እንደ ብለው ነው እንጂ የወጡት እስላም ይነካ እንደ ብለው አይደለም፣ ለቁርስ ብለው አይደለም የወጡት። ለዚህ ነው በስድስት ቀን ውስጥ ዶጋመድ ያደረጓቸው። ከደመርኩም ትድነዋል። ተላቢብን ብትለይ እንገባለን። በ1967 ነበር ይሄን ያለው። ተፈርና በይነማ ወቀፈ ለይሁድ بعد الحرب ከጦርነት በኋላ አይሁዶች የቆመው አየናቸው አላ ሐኢቅ ልሙብኪ ፊል ቁርስ አላህ አላ ነበር ቁርስ አጥር ስር ቆመው አሁን ጌታቸውን ያመሰግናሉ። እነማን አይሁዶች። እነማንን አስወጥተው ሙስሊሞችን ሲዋጉ የተዋጉት ለድል ነበር አልነበረምና ወላሂ ለድል ቢሆን ኖሮ አላሁ ማዓና በተቅዋ ከተዋጋ ለዲን ከተዋጋ ለኢስላም ከተዋጋ ነስር አይመጣም ይመጣል ወላሂ በአላህን ፈርተን ከተንቀሳቀስ የስልጣን ፍላጎት ከሌለ ونت لتوحيد خطر ونت لتكون كلمة الله في العليا خطر والله الله يرد ليس بالعدد ولا بالعدة بمسهر المادة وقطر المادة لما الله يرد الله يرد ومن جد في التسوى عمر قام بالتنظر في مدرسة والله بالأم التنظر في مدرسة ثلاث بقطر يبقى ثلاث بمسهر يبقى ثلاث إن يقوم من نبل أسوء بتقوى السنوات ተቅዋ ላይ ከወረን በቁጥር የሚበልጡና የዛን ጊዜ ጦርነቱ የአቅም ጉዳይ ይሆናል፣ የቁጥር ጉዳይ ይሆናል። ተግባባን አይደል የምላችሁ? የዑመር አባባል ገብቷችኋል? ጦርነቱን ስንገባበት አሉ ጂሃድ እነሱ በቁጥር ይበልጡናል፣ እነሱ በመሳሪያም ትጥቅ ይበልጡናል። እኛ የምንበልጣቸው የአላህን መላኢካዎች ለማግኘት ነው። ጥረታችን ተቅዋ ተቅዋችን ዝቅ ካለ አቂዳችን ወረድ ካለ ቢድዓ ከተቀላቀለብን የዛን ጊዜ ጦርነቱ የቁጥር ጉዳይ ይሆናል። በቁጥር ደግሞ አንችላቸው፣ በብልጠትም አንችላቸው፣ በመሳሪያም አንችላቸው። ጦርነቱ የመሳሪያ ጦርነት ነው። በተቅዋ ከመጣን ግን ሐቀን አለይ ነው ነስሩል ሙእሚኒን ያ ነው እና ሙዚቃ በዚህ በጣም አደገኛ ነው። بسم الله الرحمن الرحيم من ነበር ያደረግ ቴላቪቭ ላይ ማን ቴላቪቭ ቴላቪቭ ምንድን ነው? የእስራኤል ዋና ከተማ ነው። ቴላቪ መንበርት ላይ ማን ትዘፍናለች ያሉ አላህ እነሱ የነሱ ቃል ነው። ምን አሉ መሰላቸው? በስድስት ቃል አርብ ቀን ነው ጦርነቱ የተጠናቀቀው። ሁሴንን ተስራ ያለው ፈጣሪያችን አሉ እንትኖች ናቸው አይሁዶች። እሁድ ጀመረ ዓለምን ሲገነባ እሁድ ጀመረ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አርባ አጠናቀቀ፣ ቅዳሜን አረፈ። እሁድ ጀመሩት አፈነዱት ጦርነቱን። እሁድ አፈነዱት። ስድስቱን ቀን ቀጠቀጧቸው። ከዛ ከዚህ ምን አደረጉት? ዶግ አመድ አደረጉት። ጁሙአ ላይ ተጠናቀቀ። ቅዳሜን አረፈ፣ አከበሩ። እነማን ተደሰቱ? አይሁድ ፈዓሉ ማ የሰሩት የእነሱ አቅም አይደለም፣ የእኛ መውረድ ነው። የነሱ ታላቅነት ሳይሆን የእኛ ወደድናችን አለመምጣት እንትና بسم الله الرحمن الرحيم من البلد؟ أرواء الجبل ومن أسباب الخروج منع المرأة أن تسافر إلا ما أذنت له الإمام النووي ذكر إمام الخطابي ماشي بسم الله الرحمن الرحيم قال الإمام الخطابي في معالم السنن آه الإمام الخطابي معالم السنن የሚባለው ኪታባቸው ላይ ምን ይላሉ? ሁለተኛው ጥራት ከ276 እስከ 277 ባለው ገጽ ላይ መዓ ተህዲድ ኢብን አልቀይም ኢብን አልቀይም ተህዲድ ሰጥተውታል። ተህዲድ ማለት ማጣሪያ አበጥረውታል። ሰነዱን እያስተካከሉ ስህተት ያለበትን እርማት ሰጥተውታል። المنقجين ያው ተፈቱን እንደማጠቀውታል ሐሳቢ ነው ሸይኹል ሐሳቢ في معالم السنن من مثال ما اتهد به من القيم من آه، القيم كذي አጥቀውታል وقد ይሄ ይፋቸው ንግግር ነው ማርኩስ ያለ የማን ንግግር ነው ሸይኹል ሐሳቢ معالم السنن ላይ ያሉ ምን ይላል وقد حضر النبي صلى الله عليه وسلم يا الله ملكتني خلقلوال عليها بتين مجلاي خلقلاد الدوال يا الله ملكتني انت سافره عندك تقول እና ወማአሃ አብሯት ቢኖር እንጂ ረጁሉን አንድ ወንድ መኖር አለበት። ዙ ማሕረምን ዘመድ የሆነ ማአሃ ከሷ አብሮ መኖር አለበት። ዙ ማሕረም የሆነ ዘመድ አብሯት መኖር አለበት። እንዳትሄድ ብለዋል ነብዩ አለይሂ ሰላቱ ወሰላም። ወቀድ ሐዘረ ነብይ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ አስጠንቅቀዋል፣ ከልክለዋል። አለይሃ በሴት ልጅ ላይ እርም አድርጓል። አንቱ ሳፊረ ልታይ አበረ ማለት ምንድን ነው? ጠንቅቀዋል፣ ከልክለዋል ማለት ነው። ሐዘረ ሐዘረ በባእ ሲሆን حذر راسه حسنكك محذور من الأمر وقد حذر النبي صلى الله عليه وسلم حسنكك حذر تلك العدد محذور عثمانك محرم عثمانك من ذلك ارميهم من ذلك وقد حذر من صلى الله عليه وسلم عليها تسير لجلاء ارمى رجوع أن تسافر عند تسير إلا ومع رجل سو بمر وند بمرينجي ذو محرم ذو هنا من حفظ صلى فإباحة الخروج موطاة في قادمة لها لكن لك ኢባሐቱ ሐላል ማድረግ አልኹሩጅ መውጣት ይበቃላታል ማለት ለሃ ለሴት ልጅ ፊሰፈሪል ሐጅ በሐጅ ጊዜ መንገድ መውጣት ትችላለች። ማዕደም ሸሩጠቲ ያለ መስፈርት መውጣት ትችላለች። التي أثبتها النبي صلى الله عليه وسلم ነብዩ ያረጋገጡታልና ማለት ኺላፉ ሱና የሱና ተቃራኒ ይሄ ከነብዩ ሱና ጋር አይደለም ተቃራኒ فإذا كان خروجها መውጣቷ ከሆነ مع غير ذي محرم ያለ ዘመድ መውጣቷ ከሆነ ማዕስየተን ወንጀል ከሆነ ለሜጁዝ አይበቃም። ኢልዛሙ ሀልሐጅ ሀጅን ማስወገድ ራሱ አይበቃም። ሀጅ واجب ነው። ገንዘብ አላት፣ ኢኮኖሚ አላት፣ አዎ አላት አላት ለሀጅ ደርሳለች፣ ናአም ደርሳለች። ግን ሸርጡ ከኋላ ሀጅ ተቀርተነዋል። አንድ ሴት ልጅ ምን መሆን አለባት? ኢኮኖሚ በጣም ይዛለች፣ ቢሊየነር ናት እንበል፣ ዘመድ የላት፣ አብሯት የሚሄድ የለም፣ ባል የለም፣ ወገን የለም። ምን ታደርግ? ይወጅባታል? አይወጅባትም? አይወጅባትም። ሴት ልጅ የግድ ሀጅ ሊወት ምጣት ذو محرم ወንድም አብራት ጓደኛ ወይ ባል መኖር አለበት። ሊወት ምጣት አንድ ሸርጥ ነው። ለዚህም ያሉ ፈኢባሐቱል ኹሩጅ መውጣት ሐላል ማለት ለሐለ ሴት ልጅ ፊ ሰፈሪል ሐጅ ጉዞ ትሂድ ማለት ማዕደም ሸሪጧ ያለ መስፈርቱ ሸርጡ ሳይሟላ ሸርጡ ሳይሟላ ሀጅ ህዝቦባታል። ለምን ገንዘብ አላትና አይባልም። ገንዘብ ስላላት ብቻ አይደለም፣ ገንዘብ ስላላት ብቻ አይደለም። ሸርጡ መሟላት አለበት። አንዱ ሸርጥ ምንድን ነው ብለናል? በመሕረም ዘመድ አብሯት መኖር አለበት የሚል ማአደም ሸሪጧ መስፈርቱ ሳይሟላ ፊሌ ሐጅ መሄድ አለባት ብሎ ሐላል ማድረግ አለቲ አስበተሃ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያረጋገጡ ሲሆነ ሰላሁ ሱና የሱና ተቃራኒ የልጅ ገንዘብ ካላት ሐጅ ትሄድ ባልም ባይኖር አዎ አባትም ባይኖር አዎ ወንድምም ባይኖር አዎ ሀዛ ሰላሁ ሱና ይሄ ሱና ተቃራኒ የግድ ምን መኖር አለበት አብሮት ምን መኖር አለበት የወጅባት ዘንዳ ዘመድ መኖር አለበት መኖር አለበት። ከኢዛ ካነ ከሆነ ሁሩጅሃ መውጣቷ ማአገይሪ ዚመሕረም ከዘመድ ውጭ ካለ ጋር ማለት ነው። ማአገይሪ ያለ ዚመሕረም ያለ ዘመድ መውጣቷ ክልክል ከሆነ መዕሲያ ወንጀል ከሆነ ያለ ዘመድ መውጣቷ ለነዚህ አይበቃም። ኢልዛሙሃ ማስወጀብ ማስገደድ አልሐጅ ሐጅ ወጅብብሻል ማለት ራሱ አይፈቀድም። ለምን መውጣቷ ሐራም ነው። ሐራም እየቆየ ሐላል መፈለግ አለብን። አንድ قاعدة ከአንድ ፕሪንሲፕ ዑለማዎች የሚናገሩ الغاية لا تبرر الوسيلة ይችን ያሉ ምትገርም ትችላል الغاية لا تبرر الوسيلة غاية ከላይ የምናገኘው ነጥብ ጥሩ ነገር መልካም ነገር ጫፍ ላይ የምናገኘው ጥሩ ውጤት ከታች ያለውን ሐላል እንድንረግጥ አይፈቅድም ይቀራል ተገበናል አልጋያ ግብ ግብ ላይ ያለ ነገር ላቱበሪሩል ወሲላ ከታች ያለው መንቀሳቀሻ አይፈቅድም። አልገባችሁ? ይሄ እና አሜሪካ ይህን ትሳል ምን አይነት አላቸው ይመስላል? ብቻ አንድ ወታደሮቻቸው ምን ያደርጉ ድል ብቻ ያድርጉ። ህፃናትን ይለቅ፣ ሽማግሌን ይለቅ፣ ቤትን ይፍረስ። ዋናው ከላይ ብቻ ምንድነው ድል ይገኝ። እኛም ብቻ መጨረሻ ላይ ምን ይገኝ? ይሄ ውጤት አንተ ለዳዕዋ እንኳን ቢሆን ሐራም እየሰራ ዳዕዋ አይፈቀድም። ሐራም እየሰራን ቢድዓ እየሰራን ዳዕዋ አይፈቀድም። ዳዕዋ ሰዎችን እናገኛቸዋለን። እብኑ ተይሚያ ሰውየው ምን አደረገ መሰላችሁ? እንንደን ላይ እየጠበቅን ከበሮ እየመታን ዱርዬዎችን እንትን አረ አፈቆር ይቅማቸዋል። እነዚህ ሽፎችን ሽፎችን አመጣናቸው። እስላምን ተቀበሉ እኮ ጠጪዎች ነበሩ፣ ገዳዮች የሚደፍሩ ነበሩ። መንገድ ላይ አስገባናቸው አሉ። በምን ምን እያሰማናቸው መዛሚያ ከበሮ እየመታን እየዘፈንላቸው ቀስ ብለን አመጣንና አሁን እስላም ቅጣት ገባናቸው። በጣም የዋሃው ስላለ ውጤቱ ጥሩ ነው። ከታች አመጣጣችን ምንድነው? ነው? የተበላሸ የተበላሸ አልጋያ ከላይ የምናየው ውጤት ላቱበርል ወሲላ መነሻ ሐላል አያደርግም። በምንም ውጤቱ ብቻ ይስተካከል እንጂ ከታች እንደፈለግ አከራምጣ አይባል። በረካ ይኖረው ተመልሶ ይወጣል። እንደዚህ በእንደዚህ አይነት በሐራም ያመጣናቸው ሰዎች ተመልሰው ይሄዳሉ። በረካ አይኖርም። አልገባችሁም? ምንድን ነው ድገሙ። አይ አረብያን ድገሙ እ አልጋያ ላቱበሪቡን ወሲላ ምን ማለት ነው? ጋያ ማለት ምንድን ነው? ግን ማለት ነው ውጤት አፍ ላይ ያለው ውጤት ምንም ምን አታድርግ ላትበር ነው ማለት ምን ማለት ሐላል አታድርገው ጥሩ አታድርገው ምን አለ ወሲላ ወሲላ ማለት ምንድን መነሻውን መዳረሻውን አልቃያ ላትበሪቁ ወሲላ አንድ ቃይዳ ናት ጋያው እኮ ሀጅ ነው የምታደርገው ይሄ ነገር ጋያው እኮ ሰዎች ዳዕዋ ስታደርግ ራሱ ዳዕዋ ስታደርግላቸው ለምሳሌ አንዳንድ ጊዜ የሚደረግ ነገር አለ። ይህ ሰው ከዚህ ነገር ለማዳን አንዳንድ አስገዝቶ ሊሄድ ይችላል አይደል? አንዳንዱ አስገዝቶ ሊሄድ ይችላል። አንዳንዱ አሁን መጠጡን አልንካበት ሊል ይችላል። አንዳንዱ አሀ ቆይ ቆይ ቆይ አሁን ተውሂዱን አትንካበት፣ ተውሂዱን ቁስሉን ከነካበት አደጋ ሊፈጠር ይችላል። ቆይ አሁን ዙሪያ ዙሪያውን ይህንን እናድርግ ሐራም የሚሰራ ነገር ካለ ሐራሙን ስጠውና ሌላ ነገር ትልቅ ነገር አስተምራ አይጠቀም። በምንም አይነት መልኩ በምንም አይነት መልኩ እንደዚህ አይነት system ነው ብሎ የሆነ ካለማግኘት ሐራም ነገር አልተሻገሩም። የሆነ ግባቸውን ለማሳካት ሶሐባም ይሁን ታቢዕይም ይሁን ሐራም ሰጥቶ ሐላል አላደረገም። መጀመሪያ የምንሄድበት ነገር ንጹህ መሆን አለበት። የሚመጡ ልጆች ግንባሩን ልትወዱ አይመለስም። ከዛም በኋላ ተገባው ማለት አንድ ደግሞ አንድ ቃይዳ ነበራቸው ይሄ አንድ ቃዒዳ። ሁለተኛ ሌላ ቃዒዳ ዑለማዎች የሚናገራሉ። جمع ثم جمع ثم ነቅህ የሚሉት ነገር አለ። ሰብስብና አጣራ ነቅህ ثم ጀምዕ ይላሉ ሌሎች ሌሎች አጣራና ሰብስብ ይሄኛ ነው ጀምዕ ثم ነቅህ ነቅህ ثم ጀምዕ ፕሪንሲፕል ነው ዑለማው ከሐዲስ ላይ እስቲንባጥ የሚያደርጉት ነው ሰብስብና አበጥረህ አበጥረህ ሰብስብ የት ይመቻችኋል አበጥሮ መሰብሰብ ወይስ ሰብስቦ ማበጠር? አበጥረው መሰብሰብ አይደል ነብዩ ይሄንን የተጠቀሙ ይመስላችኋል? መጀመሪያ ሰበሰቡና ኡማውን አበጠሩት ወይንስ አበጠረው ሰበሰቡ? አበጠረው ነው የሰበሰቡት። ለዚህ ነው ጀግና ትውልድ የተፈጠረ። ለዚህ ነው እስከ ድረስ ሄደው እነ ቀስጥንጦንያን የከፈተው ለዚህ ተበጥሮ የተሰበሰበ ተሰብስቦ ስታበጥር ግን እንደገና የዲስተር አለፈ ተበትነዋል። እና ግባ ብለህ ኮፍዩ ነው ምኑንም አምጥተህ አንድ ነገር ሳትናገር ሚሊዮን ጀማዓ ተሰለፈች። ከፊጣን ኢስላም ይመራል። አንድ ቀን ቢዳአን ስታነሳ ሀባ አመን ሱራይ እንዳልነበር እንደውም ሞራል ህግ ይወጣል። እያበጠርክ ግን እያበጠርክ ካመጣኸው ከለቀምክና ከሰበሰብ ግንባሩን ብትወጋው አይመለስም። የሚገርም ሙጃሂድ ነው የሚሆን፣ የሚገርም ዳዒ ነው የሚሆን፣ የሚገርም ዲኑ ላይ ተገላል ምን ካደረሰው አይበተንም እኮ ጀማዓ እኮ አይበተንም። ምን ሆኖ ከሆነ የተሰበሰበው እኛ እናንተ ግን ተፍቂያ ነው እኛ ነው ምን ማለት ሸኹል በጣም ይሄ ሱፊ የግብጽ ሱፊ በጣም ይበዛል እኮ አንድ ሰው ሲናገር ሚሊዮን ሰው ተሰብስቦ ያዳምጠዋል። አህሉ ሱናዊ ዘንድ ግን ያለ ሰው በጣም ትንሽ ነው አላችሁ እነሱ ተቅያ እኛ ተቅያ ነው ያለው። ገባችሁ አይደል? እነሱ ተቅያ እነሱ በነበራችሁበት ላይ ቀጥሉ ነው ያሏቸው። ወጣቱም ይመጣል፣ ዘፈን አልተከለከለም። ያጣጣሙም ይመጣል፣ አልተከለከለም። መቃብር የሚሄደውም ይመጣል፣ አልተከለከለም። ለምን? መሐባ ሶብር ብቻ ነው የሚነግሯቸው፣ ሌላ ነገር አይነገር። መሐባና ሶብር ደግሞ ዩናይትድ ኔሽንም ያውጃል። እማ አይደለም ይሄ ክላስ አያስነሳም። ለምን ህዝብ አታገኝ? ማን ይሸሻል? ማንም አይሸሽም። እኛ ግን ተስፋ ነው ያዝነው። ምን እያበጠርን ያለን እንነግረዋለን። ቢድዓና እዚህ መቃብር አትሂድ፣ መውሊድ ይቅርብህ፣ ምን ይቅርብህ እያልን ነው። መውለድ የሚፈልገው ሲወጣ ወደ መቃብር የሚሄደው ሲወጣ የተበጠሩ ልጆች ብቻ ናቸው የሚቀሩ። ለዚህም ነው አቅም ምድር ላይ አላቁራት አርድያ ምድር ላይ ያሉ ጀግኖች እነማን ናቸው? አህሉ ለዚህ ነው የተበጠሩ ናቸው። ገባቸው ነው ዲኑ ገባቸው እንጂ ዲኑን ተወልዶበት አይደለም። ያው አሁን የነገርኳችሁ ቃይዳ ምን ነበር? ነጭ ثم ጀሚዕ ወይም ፈጭቅ በሉት ከፈለጋችሁ ፈጭቅ አስተምር ከዛ ፈጭቅ አይበተንም መቼም መቼም አይበተንም መቼም በሐዲስ ላይ ማዕሰስ ይሆናልና መሰረቱ ሐዲስ ሰብስበህ አበጥር ሳይሆን አበጥረህ ሰብስብ የነብዩ አህመድ ስናይ ስራ ማሻአላህ እዛቸውን ጀግና አልባኒ ምንድን ምን አሉን ያልኳችሁ ምን አሉ እነሱ በተብቂያ ላይ ነው። እኛ ተብቂያ ነው። ተብቂያ ማለት ምንድን ነው? በነበርክበት ቀጥ አንድ የሚያደርግ ብቻ። ተብቂያ ማለት ምንድን ነው? ማበጠር ማንጓለል ማለት ነው። እኛ እያበጠርን ነው ያለን፣ እነሱ ደግሞ በዛው ቀጥሉ ነው ያለው። ምንም አልነኩባቸው። ለዚህ እኮ ነው አንድ ክላስ የሚያነሳ ሰውና ምንም ክላስ የማያነሳ ሰው ፍቅራቸው ሰው ትክክል አንተ ሰው የሚጮህበት ክላስ ስላልቻለ እኔ ሲጋራ አጫሹም ጋር ቃሚውም ጋር ቢድዒም ጋር ምንም ካላነሳበት أمر بالمعروف نهي عن المنكر ካላነሳ ሁሉም ይወዳል፣ ያጥፋል፣ ያገኘው ሁሉ ያጥፋል። አተነካበትም አመል ይነ ሱፍይም ጋር መኖር ትችላለህ፣ ሻዕይም ጋር መኖር ትችላለህ፣ አህባሽም ጋር ሰላም መሆን ትችላለህ። የዛን ጊዜ አጃቢ ይበዛል። ያደግ ማለት ችግር አለ። ቀስ ብለን ማስተማር መቻል ይቻላል። فإذا كان خروجها መውጣቷ ከሆነ مع غير ذي محرم معصية ያለ ዘመድ መውጣት ወንጀል ከሆነ ለም يجوز إلزامها الحج حج ወጅብሻል ብሎ ማስገደድ አይፈቀድም አይፈቀድም አይቻልም። ወሆ ጧዓቱ ጧዓ ነው ቢአምሪን በትእዛዝ ዩአዲ ላ ማዕሲያ ወደ ወንጀል የሚያመጣ ትእዛዝ ነው። ወደ ወንጀል የሚያመጣ ነው። ሴት ልጅ ገንዘብ ቢኖራትም መሕረም ከሌለ መሄድ አትችልም። ወሆ ጧዓ እንደዛ ከሆነ ጧዓ ይሆንብን ሐጅ መሄዷ ጧዓ ነው። ቢአምሪን በትዕዛዝ ዩአዲላ ማዕሲያ ወደ ወንጀል መንደርደሪያ በሆነ ትዕዛዝ እያሰራናት ነው። ጧዓ ምን እያሰራን ጧዓ እያሰራናት የምትሰራው እኮ ጧዓ ነው። ሂዳ አረፋ ላይ ነው የምትቆመው። ሂዳ ጧፍ ነው የምታደርገው። የምትሰራው ጧዓ ነው። ግን የሄደች በምን ላይ ምንን እየረገጠች ነው የሄደች? ሐራምን እየረገጠች ነው የሄደች። ዩአዲላ ማዕሲያ ወንጀል በሚያሰራ ነገር ላይ እየተንጠላጠለች ነው። ጧዓ ነገር እየሰራች አያስፈልግም እንደዚህ كساعية إلى الخير بكسب فرجها لك الويل لا تزني ولا تقص الشتيمة إلى الكتاب እንደዚህ አይነት ወንጀል እየሰራ መልካም ነገር እሰራለሁ የሚል ሰው ወንጀል ቢድዓን እየረገጠ መልካም ስራ እሰራለሁ የሚል ሰው ከሳዕየትን እንደምትሰራ ሴት ነው ኢለል ኸይሪ ኸይራት እንደምትሰራ ሴት ሚን ከስቢ ፈርጅሃ በብልቷ ሐራም ትሰራና ገንዘብ ታጠራቅምና ዝሙተኛ ሴት አዳሪ ሆና ትሰራና ምን ታደርጋለች? ሶደቃ ትሰጣለች ለምስኪን። ምን ይፈራ? ዝሙት ሰርታ በዝሙቷ የተቀበለችውን ገንዘብ ከሀብታሞች ምን ታደርገዋለች? ለምስኪኖች ሶደቃ ትሰጣለች። ለምስኪኖች ሶደቃ ትሰጣለች። እንደዛ ነው ሐራም እየሰራ ይሄን ነገር የሚሰራ ጣይ የሚሰራ ለኪል ወይ ለወየው ላተሰሰደቅ ሶደቃሽን ይቀር ወላ ተዝኒ ዝሙትማ ይቅር አቁሉ እንተሃ የኸጣቢ ንግግር ሲያልፋል አቁሉ ላለሁ ወሁም አህሉ ሱናዎች ለሚዲሁ ለልመርአ ለሴት ልጅ አላበቁም አንቶ ሳፊረ መንገድ መሄድ ምን ዱኒ መሕረም ያለ ዘመድ ሙጥለቀን እንደው ያለ ገደብ ይበቃል ይሻላል ያለ ዘመድ አላሉ ወኢነማ አባሁ ለሃ የፈቀዱላት ዛሊክ ይህ የፈቀዱላት ፊ ሰፈሪል ሐጅል ዋጅብ ከሰዎች ውስጥ ማለት ነው የፈቀዱ አሉና ሀጅ ላይ ስትሄድ ብትሄድም ችግር የለም የሚል አለ ዋጅብ ስለሆነ እና ሁኔታው ታይቶ አብዛኛ የሚሄደው ሀጃጆች ጋር ቀላቅሎ ማስሄድ ይችላል። ሁሉም ለጠዋ ስለሆነ የሚሄደው ሀጅ ላይ ደግሞ ምንም ችግር ላይ ደርስ ይችላል። ከሌላው ቦታ ተአማኝ ነውና ከሚል አንጻር ይፈቀዷል። አቆሉ እኔ ላለሁ ላሉ ሰው ወሁም ሰዎች ለኔ ቤቱ ሐላል አላደረጉም ልል ለሽል ሙኻሊፍ ሱራት መጀመሪያ ማለታቸው ራሱ ኺላፍ ሱና እንደው ቢሉም እንኳን ዋጅብ ሆነ ነገር ላይ ነው እነዛ የፈቀዱ ሰው ቢፈቅዱም እንኳን ዋጅብ ለሆነ ነገር ነው የፈቀዱ ዋጅብ ላልሆነ ነገር አይፈቀድም። ቢባል እንኳን እሱም ራሱ ተላፈት ሱና ነው ብሎ እንደቀረበ ወሁም እነዚህ ሰዎች ለሚቤቱ አልፈቀዱም ለልመርአ ለሴት ልጅ አንቱሳፊረ እንድትጓዝ ሚንዱን መሕረም ያለ ዘመድ እንድትጓዝ አልፈቀዱላትም። ሙጥለቀን ዝም ብሎ ገደብ በሌለው መልኩ መካም ሂጂ፣ አርባ ምንጭም ሂጂ፣ ያገኘሽበት ሂጂ አይደለም ያሉት ያሉት የት ብቻ ነው ሂጂ ያሉት ሂጂ ያሉት ራሱ ኸላፈት ሱና ጋር የት ነው ሂጂ ብለው የፈቀዱላት አይ ዋጅብ ከሆነባት ዋጅብነት እባድልናል ብለው ነው ያለ እንጂ በጥላቅ አይደለም። እኛ ለሐጀት ተፈቀደውን አምጥተን ደሊል አድርገን ሌላ ሀገር እንድትሄድ አንጠቀምበትም። ለደል ይህንን ውስጣት ያመጡት መጀመሪያ ሐጅ ሂጅ ራሱ ማለቱ ምንድን ነው? ነጣ መጀመሪያ ፈላሰፍና ነው ተብሏል። እንደው ቢመጣም እንኳ ወሁም ለሚገቱ አልፈቀዱም። አንተ ሳፊር አልመርአ ሴት ልጅ ልትጓዝ ምን ዱኒ መህረም ያለ ዘመድ ሙጥለቀን ገደብ በሌለው መልኩ የትኛውም ሀገር ማለት ነው። ወኢነማ አባሁ ያበቁትና የፈቀዱት ለሃ ለሴት ልጅ የፈቀዱላት ዛሊክ ይህንን ጉዞ የፈቀዱላት ቢሰፈሪል ሐጅ ለሐጅ ጉዞ ብቻ አልዋጅብ ዋጅብ ለሆነው ፈቀጥ ለሱ ብቻ ነው የተፈቀደው። የሁሉ ኢማም ነው ኢማም ነው መጅሙዕ የሚባለው ኪታባቸው ላይ ስምንተኛው ጥራት 249 ነው ገጽ ላይ እንዲህ ይላል። ወላ የጁዙ አይበቃም ሲተጠወ ለሱና ሲተጠወ ለሱና ራሱ ለሐጅ ለሱና መሄድ አትችል ዋጅብ ስለሆነ ብቻ ነው ኺላፍ ያለው ሶስት አራት ጊዜ ሐጅ ለማድረግ አይፈቀድላትም። የመጀመሪያ ዋጅቡ ጊዜ ከኺላፍ ጋር ይቻላል። እሱም ደግሞ ኺላፍ ሱና ነው። ሙሐዲሶች አይፈቅዱም። አንዳንድ ፉቃዎች አይ ዋጅብ ከሆነባት ትሄድ ችግር የለም ያሉ አሉ። እሱ ራሱ ኺላፍ ሱና ነው። ዋጅብ የተጠውዕ አይበቃም ማለት የተጠውዕማ አይዙዙ አይፈቀድም። ሲተጠውዕ ለሱና የሚደረግ ሐጅ አንድ ዋጅቧን አውርዳ ማለት ነው። ዋጅቡን አንድ ጊዜ አድርጋለች። በህይወት አንድ ሰው የሚወጅበት አንድ ጊዜ ብቻ ነው ሐጅ። ከዛም በኋላ አራት አምስት ጊዜ ልትመላለስ ትችላለች። ያ ሐጅ ተጠውዕ ነው የሚባለው። ለተጠውዕ ጊዜ ግን መጓዝ አይበቃታል። የሚፈቅዱ ሰዎች ራሳቸው ወሰፈር ትጃራ ለንግድ መሄድ አትችልም። ወዚያራ ለጉብኝት መሄድ አትችልም። ወነሁይማ ለመሳሰሉት መሄድ አትችልም። ኢላ ቢመህረም ከዘመድ ጋር ከዘመድ ጋር ወነሁይማ ምን ይመስል ይቀር አዎ ወሰፈር ኢስቲጃራ ለንግድ ወዚያራ ለጉብኝት ወነሑይማ ለመሳሰል ለትምህርት ቢሆን ያው እንደምንም ብሎ መህረም ይዞ መጥቷል። መህረም ይዞ ካልተመጣ ደግሞ የነዛኞቹን ዑለማው ልንጠቀምበት ያው መድረሻ ካጣ ማለት እንጂ ስለተፈቀደ መድረሻው ይመጣል። አማራጭ ማጣት እድል አማራጭ ማጣት የቻለ ሰው ግን ቢያደርገው ሩዝ የሚመሰላት በጣም ጥሩ ከለዚነ እነዛ የተሳሃሉነ ነገሩን ችላ የሚሉት የሚዘናጉት በሀገር ዘመን በአሁን ዘመን የሚዘናጓል የተሳሃሉ ነገሩን ገር በገር በቀላሉ የሚያዩት ማለት ነው። የተሳሃሉን እንደ ቀላል አድርገው ያዩታል። በሀገር ዘመን እኛ ዘመን በዚህ ዘመን እንደ ቀላል ተደርጎ ተይዟል። ና ምንም አይገርምም። ሴልን ተነስታ ከሀገሯ አርባ ምንጭ ትመጣለች። ምንም አይገርምም። አንድ ነገር ግን ዑለማዎች የሚመለከቱት ነገር አለ። አይ መንገድ ላይ መኪና ሊበላሽ ይችላል። አድጋለ ራሳሁ ሲሉታ አልጋይ ታከደራል ሌሊት ሰው ቢመጣ ብትደፈር ምን ነገር ነው የሚደርስበት? አይደፈሩም። ምሽት አልተደፈሩ ከተከሰተ በኋላ አይደለም ነገሩን ዑለማዎች የሚመጡት እንደው ቢከሰት ብሎ ነው እነዚህን እነዛ የተሳሃሉ ነው በቀላል የሚያደርጉት ገርበገር የሚያደርጉት ነገሩን ፊ ሀደት ዘመን በአሁን ዘመን ላይ ተፈሰረል መቃስ የልጅ ትጓዝ ማለታቸው ሂዱን ይመክራል ያለ ዘመን ትጓዝ ማለታቸው እንደዚህ ማገራራታቸው የተሳሃሉን ማለት የሚዘናቡ ገርበገር የሚያደርጉት ፊ ዘመን በአሁን ዘመን ተፈሰረል መቃስ የልጅ መጓዟል ሂዱን ይመክራል ሂዱን ማለት ዊዳውት ማለት መህረም ፊኩል ሰፈሪ በየመንገዱ ሲሄድ ማለታቸው በየመንገዱ ለሀጅም አይደል ባገኘችበት ይሄድ ለቅሶም ትሄዳለች፣ ለንግድም ትሄዳለች፣ ለትምህርትም ትሄዳለች፣ ለደዕዋም ትጓዛል። ለምንም እያገሩ ትጓዛል። ላ ይዋፊቁሁም አለይ በዚህ ላይ የሚስማማቸው የለም። ሰሓቢ አንድም ሰው አይስማማቸውም። እነዚህ ሰዎች የፈቀዱትን ሰው ምን ዑለማ ከሊቃውንቶች የሚስማማቸው አብሯቸው የሚሄደ ተስማማቸው የደገፋቸው የለም። እነዚህና እነዚያ ዑለማዎች ዩዕተዱ ቢቀውልህም ንግግራቸው ተሰሚነት ያለ ዩዕተዱ ቢቀውልህም ንግግራቸው ተጥሎ ያሉት ዑለማዎች አይተፈ አልገባችሁ? የሚፈቅዱ አሉ። ፈለዲነ እነዛ የተፋሉነ ነገሩን በገበገብ ዘር በዘር ያደረጓል። ፈቶም ይሰጣል። አሁን ከልሲት አዎ ሂጂ ሂጂ በፍቃድ አይደለም መደረግ ያለበት። በቃ ምንም አማራጭ ስለሌለ ኺላፍ አለ ብለው ነው እንጂ መናገር ያለባቸው ችግር የለም ብሎ ፍቃድ መስጠት ተፈውለለ አማደጋ የሚያመጡት ደሊል ምንድን ነው ብለናል። ደሊል የሚያመጡት የሚያመጡት ደሊል ምን ነበር? ይበቃላታል ብንሰደድ ይላል የሐጅ ነው አይደል የሚያመጡት? እሺ የሐጅ እንደሚያመጡት አንተ ምን ብለን ምትነው? ሐጅ ሴት ልጅ ብቻዋን ትሄድ ባለ እሱም እኮ ኸላፈ ነው። ነብዩ ከጃሃል አባረውታል አይደል? እሱን ይዞ እንደ ሐጅ ሴት እሺ እሱም እንደው ቢሆን ምን ብለህ ምን ሐጅ ላይ አንድ ሴት መሄድ ትችላለች ዋጅብ እዚህ ሌላው ማርጋ ምን ትችላለች? ለንግድ መሄድ ትችላለች። ለዚያራ ለጉብኝት መሄድ ትችላለች። የልጠኝነት ቦታ ምንም ሳጣ የለም። ምክንያቱም ሳይመቸን ማለት ነው። ሀጅ ዋጅብ ይሄ ግን ዋጅብ አለ ሁሉም ኸላፈትና ከመሆን فالذين እነዚያ የተሳሃሉነ በቀላል ያዩት ገርበገር ያደረጉት የያዘ ዘመን በአሁን ዘመን በቀላሉ ፈትዋ የሚሰጡት የሰፈር ይመጣ ልጅ መሄድ ትችላለች ብለው ብዙ ይመክራል ያለ ዘመድ መሄድ ትችላለች ትችላለች ብለው ፈትዋ የሚሰጡት ቢኩል ሰፈር በማንኛውም ጉዞ ላይ አለይ የሚስማማቸው የለም አሐዱም አንድም የሚስማማቸው የለም የሚቀበላቸው የለም ምን ዑለማ ከሊቃውንቱ ከዑለማ አንድም እነሱ ጋር የተስማማ የለም አለዚነ እነዛ ዑለማዎች ዩዕተዱ ቢቀውልህም ንግግራቸው የሚቆጠር ይሆን ሞልቷል ዳኢማ ተናጋሪ ይበቃልሻል ጣጣ የለም ሂድ ይበቃልሻል ጣጣ የለም ሂድ ላ ለይሰ ምን ዑለማ እነዚህ ዳዒዎች መንደር ዳዒ እዚህ አካባቢ ዳዒ ነው ዳዒ ቀስቃሽ ዳዒ ኢልማይሰር ከዳዒ ፕሪንሲፕል አይደለም፣ ከዳዒ እውቀት አይደለም፣ ከዳዒ መቀበል፣ ከዳዒ ነዳጅ ይሰጥሃል። አዎ በዛ በሰማው መስራት አለብኝ እንድትል ብሶትህን ውስጥህን ይቀሰቅሳል እንጂ ከዳዒ ህግ አትሰጥም። ይህንን እወቁ። ከዳዒ ሸሪዓና ሸሪዓ የምናገኘው ከነማን ነው? ከዑለማዎች ከዑለ ሚን ቡጡኒል ኩቱብ እንማራለን። ያንን ወደ ተግባር እንድናመጣ ቅስቀሳ ይሰጥሃል። የአንድን ሰሃባ ታሪክ ሲነግርህ አአ እኔም በሰረጥ እኔም ባነበብኩት መስራት አለብኝ እንድትል እንጂ ከሱ ይቀሳቀስ ዳዒ ቀስቃሽ ነው እንጂ ዳዒ ቀስቃሽ ለዚህ ነው ዑለማዎች ላይ ማለት አሐድ ምን العلماء ከዑለማዎች አንድ እነሱ ጋር የተስማማ የለም الذين እነዛ ዑለማዎች يعتد بقولهم ንግግራቸው ተሰሚነት ያለውና ተጽዕኖ ያላቸው ዑለማዎች አልደገፉም የፈቀደ ሰው ይኖራል የፈቀደ ሰው ይኖራል። በአሁን ዘመን ይሄ ቀውጥ የመጣው በነ ብን ተይሚያ ዘመን በነ ብን ቀይም በነ መሐመድ ብን አብዱልሃብ በነ እብኑ ከሲር በነ ዘሃቢ ዘመን አልነበረም። ይሄ በነ ቡኻሪ ዘመን ይህ አልነበረም። አሁን ዘመን ነው መጣው። አሁን ዘመን ላይ ያሉ ዑለማዎች ናቸው ፈትዋው የሚሰጡት። እስከዛሬም የቀራ ነው ፈትዋን እንትን ቪዲዮም ይሁን ማን ፎቶግራፍም ይሁን ምንም ይሁን በዘመኑ ያሉ የነበሩ ሰዎች እነ ሼኹል አልባኒ እነ እብኑ ባዝ እነ አብዱራህማን አልዓፊፊ እና አብዱረዛቅ አልዓፊፊ እነ ሼኹል ባራሲ እነ ሼክ ዑሰይሚን ወላሂ እነዚህን አጅላ አልዑለማ ትረሳላችሁ። ስራሮቻችን ባንዲራዎቻችን እነዚህ እነዚህ ናቸው ዘመኑ ላይ ያሉ እነሱ ናቸው ፈትዋውን የሚፈቱት። ሙሐዲሶቹም እነሱ ናቸው፣ ሙፈሲሮቹም እነሱ ናቸው፣ ፈቂሆቹም እነሱ ናቸው፣ ኡሱልዮቹም እነሱ ናቸው። ሁሉም ነገር አምጠው ከበው እነዚህ ናቸው። እነዚህ ሰዎች ከከለፉ ለምን እኛ ተከታዮች ነን። እኛ እኮ ሙቀልዶች ነን ተከታይ ነን። እኛ ተከታይ ነን። እነዚህ ይወሰዱ ቢቀውል ንግግራቸው በሐዲስ ደረጃ ላይ የመጠጡ ሰዎች አልገጠማቸውም፣ አልተስማሙም ከፈቀዱት ሰዎች ጋር እያሉ ወቀውሉሁም ማለታቸው እነ መሕረመሃ ዘመዷ አሉ አንድ የሚሉት አባባል أن محرمها ዘመዷ يركبها ይጭናታል في الطائرة አውሮፕላን ላይ ይጭናታል ثم يستقبلها ከዛ ይቀበላታል محرمها ጣፈት ሌላ ዘመዷ عند وصولها ስትደርስ ኢለ البلد الذي እዛ ሀገር ትሪዱ አሰበችው ሀገር ስትደርስ ለምሳሌ አውሮፕላኑ ከኢትዮጵያ ይነሳል የት ነው የሚያርፈው ጅዳ ጅዳ ላይ ዘመዷ ይደወላትና ልክ አሁን ቁጥር አንድ የሚነሳው ፕሌን ላይ ነው ያለችው ተቀበላል። እዛ ዘመዷ ይጠብቃል፣ ከዚህኛው ጫፍ ዘመዷ ይጭናታል። ይህንን ብለህ የሚያመጣው هذا لا يكون ايضا مأذنا فيه اصول ነው እነ መሕረመሃ ዘመዷ ዩርኪቡሃ ይጭናታል ፊጣኢራ እፕሌኑ ላይ ይጭናታል ثم يستقبلها ከዛ ይቀበላታል መሕረሙሃ አልአኸሩ ሌላ ዘመዷ ደግሞ ይቀበላታል የት እንደ ውሱሊሃ ስትደርስ የት ኢለል በለድ እዛ ሀገር የት ሀገር አለዚ ቱሪዱ አሰበችው ሀገር እዛ ስትት ከዛ ጫፍ አንዱ ዘመድ ይቀበላታል ከዚህ ጫፍ አንዱ ዘመዱ ይሸኛታል ይሄ ቢሆን ምን ችግር አለ እሺ ጥያቄ ትነሳለች لأن الطائرة አአ አይቻልም ይሄን ራሱ አይቻልም የአርባ ደቂቃ አምሳ ደቂቃ እኮ መንገድ ነው ምን በፕሌን ላይ ምን ምን ጣጣ አለው ከዚህ እንትን airport ድረስ ማን ይወስዳታል? አባቷ ይወስዳታል። እዛ ደግሞ ወንድሟ ይቀበላታል ወይ ባሏ ይቀበላታል። ከዛ ምን ችግር አለ? ይህንን አይቻልም እያሉ ለምን? لأن الطائرة ምክንያቱም plane مأمونة ታማኝ ናትና ይላሉ የሚፈቅዱ ሰዎች ናቸው። لأن الطائرة مكنتهم كلنا مؤمنة سمينا كلنا من يدرس بنا الجبل لا بزعمهم هي بن الصدر لما فيها مكنتهم من كثرة الركاب የተጓዦች ብዛት ስላለ ركاب ማለት ተጓጓዥ ማለት ነው። የተጓጓዥ ብዛት ስላለ ምሪጃሊ ወንዶች አሉ፣ ወኒሳ ብዙ ሴት አለ። እዛ ውስጥ አብራምን ትንቀሳቀስ ምንጣት አለ፣ ምን ይደርስባታል ብለው የሚፈቅዷል የሚፈቅዱት ሰዎች እነ መሐረማሃ ዘመዷ የርሲቧ ይጽናታል ፍጥዋራ ስለላይ ስመስተቅብሏ ከዛ ይቀበላታል መሐረማሃ ጣፋት ሌላ ዘመዷ እንደ ወሱ ላይ አስተደር ለልበለቅ እዛ ሀገር አለ ቤት ሀገር እና ችግር የለውም ማለት لأن الطائرة ምክንያቱም ፕሌን مأمونة ታማኝ ነው፣ ምንም አደጋ የለበትም። ቢዛይህም ይሄ በእነሱ አባባል لما فيها من كثرة الركاب የተጓጓዦች ብዛት ስላለ ሚሪጃሌ ብዙ ወንዶች ወኔሳ ብዙ ሴቶች ስላሉ እነሱ ጋር ተቀላቅላችሁ ምን ችግር አለው? ይሄ መልስ አለ። نقول ነው እንዲህ ብለን መልስ እንሰጣለን እያሉ ፈውዛ መልስ كلا ከዚህማ ተቆጠቡ። كلا አይቻልም፣ አይቻልም አትበሉ፣ እንደዚህ አትበሉ ሁልጊዜ ሁልጊዜ plane ን ሰላም አታድርጉት። كلا كلا ተቆጠቡ፣ ከዛ አባባል ተቆጠቡ። plane ሰላም አለው አትበል ትበል። فالطائر فالطائرة plane أشد خطرا እንደውም አደጋዋ ይከፋል። من غيرها ከሌላ የበለጠ አደጋው ይከፋል። ለምን لأن الركاب ተጓጓዦቹ የክተሊጡን ይቀላቀላሉ። فيها plane ኑ ላይ ይቀላቀላሉ። وربما እንደውም አንዳንድ ጊዜ አልፎ አልፎ ተጅሊሱ ልትቀመጥ ትችላለህ። ሌላ ጀንቤ ረጁልን ከወንድ አብራ ትቀመጣለች። ከዛ ምን ይፈጠራል? ከከላምን ከሰላምን ወብቲሳምን ከዋዕድን ከሊቃኡን ስለማላ መኪና ላይ አንድ ወንድና አንድ ሴት ከክፍለ ሀገር ከአዲስ አበባ አርባ ምንጭ የምትመጣብን ዝም ብላ ትመጣለች። አብራ እዚህ ከተቀመጠች ካጠገቧ ያለ ልትሞተሞት ትችላለች። بشر ሰው ናት። እሱም ሰው ነው፣ እሷም ሰው ናት። እሷም ሰው ናት፣ እሱም ሰው ነው። ልቧን ይፈታል። የሆነ ነገር ይከታል። ሻህዋን ወጣትነት አለ። ተማሪ ናት። ተማሪ ወጣት ተማሪ ናት ማለት ወጣት ናት ማለት አይደለም። وربما ይሄ ተለይ ላይ አደጋ ነው አሁን እንደውም አደጋ የከፋ ነው አሉ። كلا ተቆጠቡ ከዳባ ባላቸው አደጋው የከፋ አይደለም አትበሉ። ከጧያ ክሌን አሸዱ ፈጠረ አደጋ የከፋ ነው የሚነገርና ከሌሎች የበለጠ የከፋ ነው። ያን ሩካ ምክንያቱም ተጓጓዦች የኸሊቁን ይቀላቀላሉ። ይሃ ሌሎች ይቀላቀላሉ። ወሩበማ አንዳንድ ጊዜ ተጅሊሱ ልትቀመጥ ትችላለች። ኢላ ጀንቢ ረጅል ከወንድ ጎን ወሩበማ አንዳንድ ጊዜ እንደውም ሌላም የከፋ ሊፈጠር ይችላል። ምን ያሪዱ ያሩዱ ሊከሰት ይችላል። የጣኢራ ለፕሌኗ ሊከሰት ይችላል። ማይስሪፍሃ የሚያስቀይራት አንትጃያ ካጣጫ የሚያስቀይራት ነገር إلى مطار آخر ወደ ሌላ airport የሚቀይራል። አይ አሁን ሰላም ስላልሆነ ወይ ጉም ምናምን ነገር ስለተፈጠረ ዳመና እንትን ስላለ ወደ የመን ራሱ ሰንዓ ሂዱና ከሰንዓ ነገ ትመጣላችሁ ሊባል ይችላል። no ኢትዮጵያ plane ሄዱ ሊሄድ ይችላል። ሰንዓ ያርፍና በማግስቱ ወደ ጅዳ ሊሄድ ይችላል። ጅዳ የሚጠብቀው ሰው የለም። ሰንዓ ማንን ይጠብቃል? ማንም የለም። ስለዚህ አብረው ተጓዘችው ሰው ጋር ነፍሉ ይዞት ሊሄድ ይችላል ሊሄድ ይችላል። አንዳንድ ሶስት አራት ሴቶች ቁጥብን አይደለም የምንነዝሩ ሸሪዓው ሸሪዓው እንደዛ አይደለም የሚለው ሸሪዓው አንዳንድ ሴቶች ቁጥብ ሊሆን ይችላሉ ላ እነሱን አይደለም ሸሪዓ አጠቃላይ ኡማውን ነው የሚመለከተው ገብታችኋል ወሩበማ አንዳንድ ጊዜ ተጅሊስ ልትቀመጥ ትችላለች። ኢላ ጀንቢ ረጅል ከወንድ ጎን ወሩበማ እንደውም አንዳንድ ጊዜ የዕሪዙ ሊከሰት ይችላል፣ ሊመጣ ይችላል። ለጣራ ለፕሌኗ ሊከሰትባት ይችላል። ምን ምን ሊመጣባት ይችላል? plane ኗን ራሱ ما يصرفها የሚያስቀይራል ማይስሪፏ የሚያስቀይራል ከምን አኔ ትጃህያ ካጣጣ የሚያስቀይራል ነገር ወዴት የሚያስቀይራል? إلى مطار airport ማለት ነው مطار ማለት ኢላ መጣሪን አኸር ወደ ሌላ airport የሚያስቀይራት ነገር ሊፈጠር ይችላል። فلا تجد ያቺ ልጅ አታገኝም መየስተቅቢሉሃ የሚቀበላት ፈተኩኑ ትሆናለች ሙዓረበተን የተጋለጠች ትሆናለች ሊልኸጠር ለአደጋ የተጋለጠች ትሆናለች። ከዚህ ሆን ስትሄድ አንድ አጅነቢ እንደ ወንድም አድርጋ ነው ትወደዋል። ለምን በላእ ቦታ ላይ እሱ ብቻ ነው የደረሰላት። የዛን ጊዜ ህይወቷን አሳልፋ ምክንያቱም በዚህ በቀላሉ መገላገል አለብኝ ነው ህይወቴን አትርፎታል ነው የምትለው የሐጅ መልእክት። አለቀ። ግንኙነታቸው ይቀጥላል። ህይወቴን አትርፎታል፣ እኔ ሰውን አውስጥ ሌቦች ይበሉኝ፣ አደገኞች ያጠቁኝ፣ ይህንን ነው የምታስብ። ስለዚህ በዚህ በቀላሉ በግንኙነት ብገላገለው ስላል ይሄ ይመጣል። ዋደ ተውበት ነው አንተ በዛ አይደለም እዚህ አስቸክሎ ስንት ነገር ይጠውጥቷል። ህይወቷን ሳይሆን እቃራለሁ ብላ እንዳትጣራ አስቸክሏት ምን ነገር ያደርጋል? ወማ ተኩኑ ልመርአ ሴት ልጅ አትሆንም ፊ በለድን አንድ ሀገር ላይ ወማዛ ተኩኑ ልመርአ ሴት ልጅ ምን ታደርጋል? ምን ትሆናለች? ወማዛ ተኩኑ ልመርአ ምን ትሆናለች ብላችሁ ትጠብቃላችሁ? ፊ በለድን አንድ ሀገር ላይ ያለች ላ ታዕሪፉ የማታውቀው ሀገር ላይ የማታውቀው ሀገር ላይ ያለች ሴት ምን ታደርጋለች ብላችሁ ትጠብቃላችሁ? ወላ መሕረመ ለሃ ዘመድ የሌላት ይህ በዛ ሀገር ውስጥ ዘመድ የሌለባት ቦታ ሂዳ ምን ታደርግ ይመስላችኋል? ወማዳ ተኩኑ መርአት ምን ትሆናለች ሲበለድን አንድ ሀገር ላይ ምን ትጠብቃላችሁ? ላተዕሪፉ የማታውቀው ሀገር ላይ ወላ መሕረመ ለሀቱ ዘመድ የሌለበት ሀገር ላይ ይህን ዛጣላ ምን ታደርጋለህ ብላችሁ ትጠብቃላችሁ? አሁንም ትሄድ አንድ ሴት እሺ፣ አርባ ምንጭ ትሳፈርና የት ትሄድ? አዲስ አበባ ትሄድ ትሄድ እሺ ትሄድ ማታ ዘጠኝ ሰዓት አስር ሰዓት ላይ ወንድሟ ጠብቃል። እዚህ ደግሞ ሌላ ትችላል። ምን ሊፈጠር ይችላል? ካሰመኒ ላይ ወይንም ደግሞ ህፃና ሀገር ነው ለማንኛውም ይበቃል ብለን ሳይሆን እየሰራን ያለ ነው መድረሻ የማጣ ከቻል የተቻለውን ያክል መሞከራለን። ደግሞ ከዛም ሐራም ከሐራም ሐራም ይሻላል ማለት አይደለም፣ ግን አንድ ነገር የመስራት ነገር እህቶቻችን ከካፍር ጋር አትፈል የትኛውም ቦታ ላይ ሲከላም ይሁን መኪናም ውስጥ ይሁን ምንም ውስጥ ይሁን ቢያንስ ወደ ሙስሊም መጠጋት ሁለቱም ሐራም ሐራም ነው። ሁለቱም ሐራም ወላችን የከፋ ነገር አለ። አደገኛ ነገር አለ። ካፍር ካፊር ካፊርን ከተጠጋ ካፊር ልብሽን ሰንጥቆ ተገብታ ዲኑኪ አለቲ አለቲ ተሰጅ የምትጁ ነው ሃይማኖት ተቀየራ ብዙ ነገር አጣቀያ እያሰጠ ማደረ ወምን አስባቢ ህዝብ ልፍሩስ ومن أسباب حفظ الفروج ብልትን ከመጠበቅ ይመደባል መንዑል ኸልዋ ማግለልን መከልከል በይነ المرأة والرجل በሴትና በወንድ መካከል ብቸኛ መሆናቸው አለዚ ለይሰ መሕረመን ለሃ ዘመዷ ካልሆነ ወንድ ጋር ወምን አስባብ ሕዝብ الفرج ብልትን ከመጠበቅ ይመደባል ዝሙትን አታድርግ ተብሎ አይደለም የሚጠበቀው ወደ ዝሙት መንደርደሪያዎችን መዝጋት ነው ሸሪዓችንም ራሱ ሰድ ዘሪዓ የሚባል ህግ አለ ሰድ ዘሪዓ ቅድም እንደነገርኳችሁ ሰድቅ ثم جمع ወይም ነቅዕ ثم جمع الغاية لا تبرر الوسيلة ይህንን አልነገርኳችሁ አላጋችኋችሁ ነው ይህንን ማጠራቀም ማለት ይችላል ሰድ ዘሪዓ የሚባል አላቸው ዝሙት አትስራ መጀመሪያ ወደ ዝሙት የሚያደርሱ ነገሮችን መዝጋት አትሳቅ አይባልም የሚያስቅ ነገር አታውራ ነው የሚባለው ገና መከለለ ومن أسباب حفظ الفروج ومن أسباب حفظ الفروج ብልትን ከመጠበቅ ከመጠበቂያ ምክንያቶች ውስጥ አንዱ ነው ሰበብ መንዑል ኸልዋ ኸልዋን መከልከል በይነ المرأة والرجل በወንድና በሴት መካከል ለብቻቸው ማግለል ማለት ነው ኸልዋ ማለት ለብቻቸው መሆን ለብቻቸው መሆን الذي ليس محرما لها ዘመዱ ያልሆነ ወንድ ጋር ለብቻዋ መሆን ለብቻዋ መሆን ብልትን ከመጠበቅ ነው። ከሱ መቆጠብ አንዱ ሰበብ ነው። ብልትን ለመጠበቅ ሐራም ቃለ ሰለላሁ ዐለይሂ ወሰለም ነብዩ ብለዋል መን ካነ ዩእሚኑ ቢላህ ወልየውሚል አኺር ወመላኢከቱ ወኩቱቢ ኃይል የሚገርም ነገር ወላሂ የነፍስ ጉዳይ በአላህ ያመነ የመጨረሻ ቀን ደግሞ እሱ ፊት እቀርባለሁ ያለ የሚያደርግ ነው። በመላእክት ያመነ በኩቱብ ውስጥ ያመናል። ምክንያቱም ሁለቱም አደጋ እዛ ሄዳለሁ ያሉት ይህንን ጥፋት አለ። ያችን ያመነ ሰው አያጠፋም። መንካነ የሆነ ሰው ምን ቢላ በአላህ ያመነ ወለውመል አኺር በመጨረሻ ቀን ያመነ አላህ ፊት እቀርባለሁ የውመል ቂያማ ያለ ፈላ የኽልወነ እንዳያዘ ቢምርአትን በሴት ለይሰ መዓሃ ከሷ ጋር የሌለ በማህረም ዘመድ ሳይኖራት ከሆነ ፈኢነ ሳሊሰሁማ ሶስተኛቸው ሸይጣኑ ሸይጣን ነው። ሶስተኛው ሸይጣን አያ ተመለከተ ተመለከተ ድምፁ አይሰማም እንጂ አያ ቀጥሏል። ግንባሯ ነው አይኗ ምኗ አቋሟ ምኗ እንዳለ ያሳይ ማዳፍ ተጨር ተቆጠረ አታልም እንዴ original መልኳን እኮ አይደለም የሚያሳየው ይሰጣል። አቃላችሁ አይደል? እሷን ስትታይ original መልክ አይደለም original መልኩን የምታውቀው ካገባች በኋላ ከዛም በፊት የሸይጣን ውበት አለ ራሱ ውበት አለ من كان يؤمن بالله بالله يامنه واليوم الاخر بمجرش عالم يامنه فلا يخلون من التوكيد يعني فلا يخلون عند عقل في الكون عندهم بمرأة عند السيد ليس معها فسوى غير كاينور بمهرب زمر كاينور منها የእሷ ዘመድ ሳይኖር ይዞን ዳገ እነ ሳሊሰሁማ ሶስተኛቸው አሸይጣን ሰይጣን ነው ወአን አሚር ብን ረቢዓ አንድ ሐዲስ አሳለ አምር ብን ረቢዓ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ላይኽልወነ ረጁሉን አንድ ወንድ እንዳያገል አሉ ቢምርአ አንድን ሴት ይዞ ለብቻው እንዳይቀር ላተሕሉ ላ የማትበቃለትን ሚስቱ ያልሆነችን ወይ እህቱ ዘመዱ ያልሆነችን ፈኢነ ታሊሰሁማ ሶስተኛቸው አሸይጣኑ ሸይጣን ነው ኢላ መሕረሙን ዘመድ የሆነ ሰው ሲቀር የማይበቃላትን ወንድ ላያኽልወነ እንዳያገል ረጁሉን አንድ ወንድ ቢምርአ በሴት ልጅ ላ ተሕሉ ለ የማትበቃለት ፈኢነ ሳሊሰሁማ ሸይጣን ሶስተኛቸው ሰይጣን ነውና ኢላ መህረሙን ዘመድ የሆነ እንደሆነ ሲቀር ቃለ ቃለ ልመጅዲ ፊል ሙንተቃ ሸኹል መጅዲ ሙንተቃ የሚባለው ኪታባቸው ላይ እንዲህ ይላል ረዋሁማ አህመድ አህመድ ዘግቧቸዋል እኒህን ሐዲሶች ወቀድ ሰበቀ ማዕና ትርጉሙ አልፎልን لابن عباس في حديث متفق عليه متفق عليه بهنا حديث ابن عباس يذكروا الحديث الله الكلنا للفقهاء ቃለ አልኢማሙ አሸውካኒ ኢማሙ አሸውካኒ ነይል አውጣር የሚባለው ኪታባቸው ላይ ስድስተኛው ጥራት መቶ ሀያኛው ገጽ ላይ እንዲህ ይላል ወልኸልወቱ ቢልአጅነቢያ አጅነቢይን ይዞ ለብቻ ማድለል ማለት ሙጅመዑን ተስማምተውበታል ዑለማው አላ ተሕሪሚሃ በሐራምነቷ ላይ ሁሉም ተስማምቷል ከማ ሐካ ዛሊከ አልሐፊዝ እብኑ ሐጀር ፊል ፈትሑል ባሪ ላይ እንደዘገቡ ከማ እንደዘገቡ ዛሊክ ይህንን ስምምነት አልሐፊዝ ሼኹል ሐፊዝ ሐፊዝ ማን ናቸው? አልሐፊዝ ከተባለ ማን ናቸው? እብኑ ሐጀር አልአስቀላኒ ባለ ቡሉገል መራም ባለ ፈትሑል ባሪ ፊል ፈትሒ አይ ፊል ፈትሑል ባሪ ፈትሑል ባሪ ሸርህ አልቡኻሪ ቡኻሪን የሸረሁበት ኪታብ ቡኻሪን ያብራሩበት ኪታብ እዛ ላይ ወልኸልወቱ ማግለል ብለዋል بالأجنبية أجنبي ሴትን ይዞ ለብቻ ማግለልና ለብቻ ይዞ መቆም መቀመጥ ሙጅመዑን ተስማምቷል ሊቃውንቱ ሁሉ አላ ተሕሪሚሃ ሐራም በመሆኑ ላይ ተስማምቷል كما حكى ذلك الحافظ حفيد بن محجر عند التناجر في الفتح فتغربان هذا كما وإلا في التحريم لحرام النسو مكنايات ما في الحديث حادث وشيان مكنايات تنقلوا من رجو مكنايات النقلونا إلا في مكنايات من دون ما قلت من تجران شيطان أقول دون كون كون آه، آه. من كون الشيطان شيطان مهون وحرام يعتبر ثالثة هنا تستنى الشيطان مهون ወሑዱሩ እዛ መኖሩ ሰይጣን يوقعهما ይዘፍቃቸዋል። في المعصية በወንጀል ውስጥ ይዘፍቃቸዋል። በወንጀል ውስጥ ይዘፍቃቸዋል። ወጥመድ ውስጥ ገብቷል። إذا خلت المرأة مع الأجنبي ከወንድ ጋር ለብቻዋ ከሄደች ከሄደ አልፏል። ሆነ target ውስጥ ገብቷል። ኢላማ ውስጥ ገብቷል። ኢላማ ውስጥ ይገባል። በጣም አደጋ በጣም አሰብሩ አላ الصبر على عدم الخلوة أيسر من الصبر بعد خلوة ባለ ማድረግ ላይ ትዕግስት ማድረግ በጣም ቀላል ነው። በጣም ቀላል ነው። መጀመሪያ ከልዋ ካደረጉ በኋላ ከሚመጣው አደጋ ሶብር የዛን ጊዜና መቋቋም አይችልም። ኒኩለር ከፍተኛ ወአማ መዓ ውጁድ ልመሕረም ዘመድ እያለ ከልኸልወት ብልአጅነብያ ከአጅነብይ ጋር ማግለል ጃኢዘቱን ይበቃል። لامتناع وقوع المعصية معصيውን ለማገድ መዓ ሁዱሪ ልምትናዒ ስለማይመች ውቁዕ ልማእስያ ወንጀል ላይ መዘፈቅ ስለማይኖር መዓ ሁዱሪ ዘመዷ እያለ ወንድሟ እያለ ስለ ሴት አታወራም፣ ስለ ጾት ተቃራኒ ጾት አታወራም። ባሏ እያለ ስለ ተቃራኒ ጾት አታወራም። የሆነ ሀያ ያልደከው አይደል? አዎ የዛን ጊዜ እሷም ራሱ ሀያ ይይዛታል፣ ታስራለች። ወንድሟ አባቷ ባሏ ጋር ከአጅነቢ ጋር አታወራም። ወአማ መዓ ውጁድ መሕረም ዘመድ ካለ ፈልኸልወቱ ቢልአጅነቢያ ከአጅነቢያ ጋር ለብቻ መሆን ጃኢዘቱ ይበቃል። ሊምቲና ዑቁል ማዕሲያ ማዕሲያ ስለማይኖር መዓ ሁዱሪ እሱ ባለበት አንድ ላይ ይቀመጡ ማለት አለ። ያ ደግሞ እክትላጥ ይከለከላል፣ ሌላ ይከለከላል። እክትላጥ የሚባለው ነገር ደግሞ ይከለከላል። ባሏ ካለ ባሏ የባሏ ወንድም ያጎቷ ልጅ እሷ ሆነው አንድ ላይ መጅሊስ ላይ ተቀምጠው አንድ ምግብ ላይ ይብሉ አንድ ማዕድ ላይ ይብሉ ማለት አይደለም። ለምን መህረማ እኮ ከጎኗ አለ። ኸልዋ አልተፈጠረም እንዳለ እክትላጥ የሚባል ነገር ደግሞ ይከለከላል። ተጀመረ ገባችሁ? ባሏ ካለ እሷና ባሏ አንድ ላይ እኔም አጅነብዩ ከጎን ተቀምጬ ዛብረን እናውራ አይባልም። አንድ ልጅ ብቻ እንቀመጥ ምን ይከለክልናል እ ምን ይከለክለናል? እክትላጥ ይከለክላል። ላካ